الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم نبرا درس بسم الله الرحمن الرحيم وعن حنظلة بن قيس قال سألت رافع بن خديج رضي الله تعالى عنه حنظلة بن قيس يمي يعني حنظلة بن قيس بن عمرو الزرقي الأنصاري من ثقة أهل المدينة وتابعيهم وقيل له رؤيا حنظلة بن قيس የሚባለው قال سألت رافع بن خديج رافع بن خديج የሚባለውን ሰሐቢ ጠየቅኩት ይላል ረዲየላሁ ተዓላ ዐንሁ ጠየቅኩት ስለምን አን ኢክራኢል አርድ መሬትን ስለማከራየት ጠየቅኩት ቢዛሃብ አንድን መሬት በወርቅ ቢያከራዩትና ወልፍባ በብር ቢያከራዩት እንዴት ነው ብዬ ጠየቅኩት ፈቃል እንዲህ አለኝ ላበእሰ ችግር የለም ማለት ችግር የለም በብርና በወርቅ በገበሬዎች ወይንም ደግሞ ለተለያየ እንትን ማከራየት ማለት ነው መሬት ነው አላገኘችሁትም ራፊዕ እብነ ኸዲጅ የሚባለውን ሰሐቢይ ጠየቅኩት አን ኢክራኢ አልአርድ አን ኢክራኢ አልአርድ መሬትን ስለማከራየት ቢዛሃብ በወርቅ ማከራየት ወልፊዳ በብር ማከራየት እንዴት ነው ብዬ ጠየቅኩት ፈቃል ላ ችግር የለም መሬትን ማከራየት ለገበሬዎች ስለሚያርስ ለማንኛውም ለድርጅት፣ ለካምፓኒ፣ ለተለያዩ መሬትን በብር ማከራየት ችግር የለም። እነማ ካለና ሰዎች ድሮ የነበረው ዩአጅሩነ አላ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም በረሱል ዘመን እንደ ክፍያ አድርገው ይሰጡ ነበር። አለል ማዲያናት በማቆሪያ ዳርቻዎች ያሉትን ወአቅባልል ጀዳዊል በቦይ ዳርቻ ያሉትን እነዛን ይሰጡ ነበር። ከዚህ በላይ ያለውን ለራስህ እረስና ከዚህ ታች ያለውን ደግሞ ለኔ እረትልኝ ብለው መሬትን በመሬት ያከራዩ ነበር። ወአሻ ሚን ዘር የተለያየ አዝርዕትን ይሰጡ ነበር። ፈያህሊክ ሀዳ ይሄንኛው ሲጠፋ ወይስ ሀዳ ይሄንኛው ሰላም ይሆናል። ወየስለሙ ሀዳ ይሄንኛው ሰላም ሲሆን አዝመራው ወያህሊኩ ሀዳ ይሄንኛው ይጠፋል። በዚህ የተነሳ ጭቅጭቅና ንፍርት ይፈጠራል መካከል ላይ የተከለከለው ያ ነው ብሎ ነገረኝ እያለ ነው። ስለዚህ መሬትን ለምሳሌ አንድ ገበሬ መሬቱን በብር ቢያከራየው ችግር የለም። ማለት እረስና መሬቱ ላይ ያለው ለአንተ አንድ ሺህ ብር እሰጥሃለሁ፣ ይህን መሬት እረስልኝ፣ አምስት ሺህ ብር እሰጥሃለሁ፣ ይህን መሬት እረስልኝ ብሎ በብር ቢያከራየው ችግር የለም። ያንኛውም ገበሬው ሰርቶ አዝርቱን ለዚህኛው ያስገባል። ወይም ደግሞ መሬቱን በብር ማከራየ ብር ከሱ ትቀበልና መሬቱን ትሰጠዋለህ፣ ለራሱ አርሶ ይጠቀም። ይሄ ይቻላል፣ በብር መሬትን ማከራየ ግን ከዚህ ይሄንኛውን በዛ አቅጣጫ ያለው ለራስ ረስና ከዚህ በታች ያለውን ደግሞ ለኔ ረስልኝ ማለት አይቻልም። ለዚህ ይሄንኛውን ያረሰበትን ከሱ ጎን ያለው መሬት መስጠት እሱ አይፈቀድም። ለምን ወህሊ ሀዳ ወይ ስለሙሃዳ አው የስለሙሃዳ ሀዳ ወይ ህሊ ሀዳ ጭቅጭቅ ይፈጠራል ማለት ነው። ይሄ ነው ክልክል የነበረው። ይሄ ነበር ክልክል የነበረው። ተግባባን? አልገባችሁም? ግልጽ ነው። عن كراء الأرض መሬትን ማከራየት ቢልዛቢውል ሲባ በብርና በወርቅ መሬትን ማከራየት ይቻላል። ፈቃደ ለእሰን ላበሰል ችግር የለም። إنما كان ሰዎች የነበሩት يؤاجرون መሬትን ያከራዩ ነበር። يؤاجرون መሬትን ያከራዩ ነበር። على عهد رسول الله صلى الله عليه وسلم በረሱሉ ዘመን በምን አለል ማድያናት ማድያናት ማለት ውሃ ማቆሪያ ቦታ ማለት ነው። ውሃ ማቆሪያ ባለበት አካባቢ ማድያናት ወአቅባልል ጀዳውል ጀዳዊል ማለት ደግሞ ጀምዑ ጀድወልን ጀዳዊል ጀድወል ማለት ቦይ ማለት ነው። ጀዳዊል በቦዮች ዳርቻ አቅባል ማለት ፊት ለፊት ወይንም ደግሞ ዳርቻ በቦዮች ቦይ ባለበት አካባቢ ያለውን መሬት ይሰጡታል። በዛ አካባቢ ያለውን ለራስ ረስ፣ በዛ አካባቢ ያለውን ለኔ ረስልኝ ይላሉ። ያ ነው በጣም አደጋ የፈጠረው። ወአሻ ምን ዘር የተለያዩ አዝርዕቶችን ይሰጥና ዝራይሉና ይሰጣሉ በማድያናትና በጀዳዊል ዙሪያ ያሉትን ማድያናት ምን አልኳቸው? ውሃ ማቆሪያ። እሺ ጀዳዊል ወይ ማዲያ ናት። ውሃ የሚፈስበት አካባቢ ብለውታል። ያው ነው፣ ተመሳሳይ ነው። ማዲያ ናት። ውሃ ማቆሪያ ቦታ ብለው ውሃ ወይንም ደግሞ ጎርፍ የሚፈስበት አካባቢ እና ዳር ያለው ይሄ ውሃ የሚያቆርበት አካባቢ ማዲያ ይባላል። እሱ ጫፍ ላይ ነው። መስኖ ምናምን የሚባል ነገር አለ። እዛ አካባቢ ላይ ይሰሩበታል። ያን ነው ከዚህ በላይ ላንተ ርስ ከዚህ በታች ለኔ ረስልኝ ይሄ አይፈቀድም። ፈሊኩ ሀዛ ይሄንኛው ይጠፋና ወይስ ለሙሃዳ ይሄንኛው ሰላም ሊሆን ይችላል። ያራሱ የገበሬው ሰላም ይሆንና የባለቤቱ ሊበላሽ ሊጠፋ ይችላል። ወይ ስለመሃዛ ወይ የባለቤቱ ሰላም ይሆንና ወይ ህሊቁ ሀዛ የገበሬው የአራሱ እሱ ለራሱ ለኪራዩ ያረሰው ሊበላሽበት ይችላል። ወለም የኩን ስለ ሰዎች አልነበረም በነብዩ ዘመን ኪራኡን የኪራይ አይነት አሰራር አልነበረም። ኢላ ሀዛ ይህ እንጂ ከፊል መሬትን ሰጥቶ ከፊልም ማሳረስ እንጂ ፈሊዛሊከ ለዚህም ነው ዘጀራአን ነብዩ በጣም ከልክለዋል። ፈአማ ሸይኡን ማዕሉም የታወቀ ነገር ሰጥተህ መድሙን የሚከፈል ዋስትና ያለው ነገር ሰጥተህ ማሳረስ መሬትን ፈላ በእሰ ችግር የለም። ወይም ዝም ብለህ መሬቱን ረሰው ይሄ ይቻላል፣ ችግር የለም። ቢከስሩም አብረው ነው ቢለሙም አብረው ነው። አለበለዚያ ግን ሌላ ጭቅጭቅ ያስነሳል። ያንተ ጥሩ የሆነው የኔን እንትን ብለህ ነው ሊል ይችላል። የአጋጣሚ እንደዛ የተገላቢጦሽ ቢሆንም እንኳን ማለት ነው። ፈላ በእሰ ችግር የለም። መድሙን የሚከፈል ነገርና አድን የታወቀ ነገር የምትሰጠው ከሆነ መሬትህን ሊያስፈልግ ፈላ በእሰቢ ችግር የለም። ረዋሁ ሙስሊም ሙስሊም ሐዲሱን ዘግቦታል። ሙዛርዓ ነብዩ አለይሂ ሰላቱ ወሰላም ለእነማን ሰጥተዋል? ሙዛርዓ እ ሙዛርዓ አሳልፎ ሰጥተዋል አይደል? ነብዩ አለይሂ ሰላቱ ወሰላም ሙዛርዓ ክልክል አይደለም። ለአን ነብዩ ሰለላሁ ዐለይሂ ወሰለም ሙዛርዓ ለእነማን ሰጡ? ለኸይበር ሰዎች ለአይሁዶች ሰጥተዋቸዋል። ሙዛርዓን ማለት ነው። ነክሉን እያንከባከቡ እዛው ነክሉ መካከል ምን ያደርጉ ነበር? አዝርዕትን ይዘሩ ነበር። ስለዚህ ሙዛራ ብለው መሬቱን ሰጥተዋቸዋል። ከዚህ በላይ ለእናንተ ከዚህ በታች ለኛ ለሷሐቢዎች አላሉ። መሬቱን እንዳለ አጠቃላይ ነው የሰጧቸው። ከወጪው ምን ሊካፈሉ ግማሽ ሊካፈሉ ማለት ነው። ይሄ ይቻላል። አሁን የኩል ወይንም የሲሴ የሚባል ነገር ብትሰጠው ለሰውየው ችግር የለም። ወጪው ታውቋልና ከዚህ በላይ ላንተ ከዚህ በታች ለኔ ከተባለ ግን ሰውየው ያጋጣሚ ሆኖ ያጋጣሚ ሆኖ የገበሬው መሬት ጥሩ ከያዘ የባለ መሬቱ ደግሞ ከቀነሰ ጠብ ይነሳል። አንተ የራስን አንከባክበህ ነው ወይ እንደዚህ አድርገህ ነው ይባላል። ማንኛውም ጭቅጭቅ የሚያስነሳን ነገር ደግሞ ሙናዛ የሚያስነሳን ነገር ነብዩ አለይሂ ሰላቱ ወሰለም ከወዲሁ ቀርተውታል። ተግባባን። ወፊህ በያን እዚህ ውስጥ ማብራሪያ አለ። ሊማ ኡጅሚላ ፊል ሙተፈቅ አለይ ሙተፈቅ አለይ የነበረው ሐዲስ ውስጥ በጥቅል የተነገረው ዝርዝር ተደርጓል። ይህን ኢጥላቅና ነህዩ በጥቅል ዝም ብሎ በኢጥላቅ ነበር። ገደብነት ክልክል ነበር የተከለከለው። አንኪራ ቃር መሬትን ማከራየት አይቻልም ነበር የሚለው ሙተፈቅ አለይ ሐዲስ ላይ ሙተፈቅ አለይሁ ሐዲስ ላይ አይቻልም ነበር የተባለው ኪራ ነብዩ ኪራይ ከልክለዋል መሬት ማከራየት ከልክለዋል ነበር የሚለው ወፊ አሁን ቀራ ነው ሙስሊም ውስጥ ግን ራፊ እብኑ ኸዲጅ ዘገበው ውስጥ ሊማ በያን ማብራሪያ አለ ማብራሪያ ሊማ ኡጅሚለ በጥቅል የተከለከለው ፊል ሙተፈቅ አለይ ሙተፈቅ አለይ የነበረው ሐዲሱ من إطلاق النهي ገደብ በሌለው መልኩ ነው የተከለከለው አንክራ ኢልአርድ መሬትን ማከራየት ክልክል ነው ነበር የተባለው መሬትን ማከራየት ክልክል የሚሆነው ምን አይነት ሆኖ ብሎ ግልጽ አደረገልን አለል ማዲያ ወአቅባል ልጀዳዊል ያለው ኪራይ ብቻ ነው እንጂ የተከለከለው አመል ኢቅራኡ ፊልፊበቲ ወዛሃቢ ወሸይን መዕሉሚን መድሙኒን ከሆነ ፈላ ችግር የለም። በዚህ ተዘርዝሯል ማለት ነው። ኪራይ በቃ መሬት ማከራይ ጭራሽ አይቻልም ማለት አይደለም። የሚታወቅ ክፍያ ከተሰጠው ይቻላል፣ ወይ ደግሞ በብር በወርቅ ማከራየት ይቻላል። የተከለከለው ያንኛው ነው ማለት ነው። ችግር የለም። እንትን ነው። ሽራ አልአርድ ይሄ በአዝርዕት ሙዛርዓ ነው ሙዛርዓ ነው። መሬት ብቻውን ለህንፃ በሊዝ ምናምን ነገር ታደርገዋለህ አይደል? ችግር የለም። ሪባ ብቻ እንዳይመጣበት አስር አመት ምናምን ሰርተህበት የአስር አመት የተወሰነ ሚሊዮን ይቀበልህና ህንፃም ስራበት ምንም ስራበት ከዛም በኋላ ሊቀጥልም ይችላል። ወይም ደግሞ ለአስር አመታት ከአስር አመት በኋላ ወይ ሊቀማህ ይችላል ወይ ደግሞ በዛው ልትቀጥልም ትችላለህ። እንደዚህ አይነት ያደርጋሉ። ከዛ ምንም አይደለም። እኮ ምንም ችግር የለም። ሙዛር አይደለም ይሄ ሙዛር እኮ ነው ክልክል የሚያመጣው። የእህሊቱ ሀዛ ወይ የስለሙ ሀዛ የሚባለው መሬት ቤት ላይ ሳይሆን ምን ላይ ነው? አዝመራ ላይ ነው። አዝርዕት ላይ ነው። ሙዛርዓ ነው የተከለከለው። እንደዛ መሬትን ሲያከራዩ የነበሩት ሰሐቢዎችም ደግሞ በሙዛርዓ ሙኻበራ ይሉታል። ሙዛርዓው ችግር የለም፣ ሙኻበራው ክልክል ነው ይላሉ። ፊቴ ላይ ስትገባ ሙኻበራ ማለት ፊቴ ላይ ሙኻበራ ማለት ይሄንኛውን ላንተ ረስ ይሄንኛውን ለኔ ረስ የሚለውን ነው ሙኻበራ ያሉት ሙሐዲሶች ዘንድ ማለት ነው። ፉቃው ዘንድ ሙኻበራ ማለት ዘሩ ከገበሬው መሬቱ ከባለቤቱ ተብሎ እነዚህ የሚያደርጉት ነገር አለ። ያን አይደለም። ሐዲስ ላይ የተፈለገው ሙኻበራና ሙዛራ አለ። ሙዛራ ማለት ሙዛራ ማለት መሬቱን ትሰጠውና አንድ ሶስተኛ ወይንም ግማሽ ለአንተ ገበያ ለራሱ ወስዳል፣ የተወሰነውን ለአንተ ይሰጣል። ሙዛራአ ሙኻበራ ማለት ደግሞ አለ አለል መብያናትና ወአቅባል ልጀዳዊል ያለውን መሬት ለተወሰነ ለተሰጠውና የተወሰነ ለራስ ታደርግና ይሄን ለራስ ረስ ይሄን ለሚረስ ይቺ ሙኻበራ ናት። አይቻልም የሚሉት የለም። ምክንያቱም የስለሙ ሀዳ ወየህልኩ ሀዳ አው የህልኩ ሀዳ ወየስለሙ ሀዳ ተገላቢጦሽ አንዱ ይበላሽና ጥቅጥቅ ያስነሳል ተብሎ ነው። ቤት ምናምን የተለያየ እቃ ብዙ ይታያል። እንዴት ተስማሙ? ምክንያቱም የህልኩ ሀዳ ወየስለሙ ሀዳ የሚባል ነገር የለም። መሬት መንቀጥቀጥ ካልመጣ በስተቀር እኮ ኪራይ ነው ወይስ ምንድን ነው? በነፃ መሬቱን ይሰጠዋል። ባጃቸው ነው ወይስ ምንድን ነው? እንትን ነው የመያዙ ማለት ነው። በመዕነ ረህን ነው የሚሆነው። ረህን የሚል ስያሜ ስለማያውቁ እንጂ ብር ይሰጠዋል፣ ብሩ ሊጠቀም ነው እሱ። ባይሆን እንካ መሬት ይለዋል። መሬቱ ላይ ያለውን ነፍዕ ይወስዳል። ረህን ማለት ነው። አዎ ረህን ይቻላል። የረህንን ጥቅም ገላው ማንም ወስደው ነው ያለው ኧረ ሙርታ የሆነ ሰውዬ ይጠቀምበታል። ችግር የለም ሐራም ሰው እ ምን ለሪባ አይ ሪባ ይሰራበታል። ባንክ ማዕሉም እኮ ነው። ለባለ ሀብት ብትሰጠው የማታውቀው ነገር ከሆነ የሚሰራበት ነገር መሐረማት ነው ብለህ በግልጽ ካልታወቀ ችግር የለም። በግልጽ መሐረማት ለሚሰራ ግን አታደርገው፣ አይቻልም። እነሱ ሪባ ነው የሚሰሩበት ብዙ ጊዜ። ይሄ ደግሞ በጣም የታወቀ ነው። መሐረማት ነው የሚሰሩበት በጣም عن ثابت بن الضحاك رضي الله تعالى عنه أن رسول الله صلى الله عليه وسلم نبي عليه الصلاة والسلام نهى عن المزارعة وأمر بالمؤاجرة رواه مسلم أيضا ثابت بن الضحاك የሚባለው ረዲየላሁ ተዓላ ዐንሁ አነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ነሃ ከልክለዋል አኒል ሙዛረዓ ሙዛረዓን ከልክለዋል ወአመረ ቢልሙአጀራ ሙአጀራን በብርና በወርቅ ማከራየት ግን ይበቃል ብለዋል በሙአጀራ ይቻላል ሙዛረዓን ግን ከልክለዋል አለ ሙዛረዓን ከልክለዋል የሚለው ደግሞ ጥያቄ ምልክት ውስጥ ይገባበታል ሙተፈቅ አለይህ ነብዩ አለይሂ ሰላቱ ወሰላም ሙዛረዓን ለማን ሰጥተዋል ብለናል ለማን ሰጥተዋል والمراد أن يعمل أحد في زرع الأرض وحرثها وسقيها ويأخذ أجرتها من النقود دون ما يخرج من الأرض به الكلام والحديث يدل على منع المزارع هو معارض للأحاديث التي فيها الإذن بها اتفقوا حديث كاري قالت عليه حديث هذا مزارع يبقى ብለው ከኋላ ነብዩ ለነማን ሰጥተዋል ለኸይበር አይሁዶች ሙዛረዓ ፈቅደው ሰጥተዋቸዋል ግን ፉቃዎች አአ ሙዛረዓ የተፈቀደው እዛ ቦታ ላይ ነኽሉን ቢትባዒ በኢትባ ሊነቅል ነቅሉን አስከትለው ነው የሰጡት ይላሉ። እንደዛ ብለው መልስ ይሰጣሉ። ላ للأحاديث التي فيها الإذن بها وجمع بما رواه عروة بن الزبير قال قال زيد بن ثابت يغفر الله لرافع بن خديجة أنا والله أعلم بالحادث ምን ይለናል? ይሄ ሐዲስ በጣም ከሚፈቅደው ሐዲስ ጋር ሙዛርዓ ይበቃል ብለን ነው ከኋላ የመጣ ነው። ይሄ ሐዲስና ሙዛርዓ ይበቃል የሚለው ጋር ኺላፍ ሊነሳና ሙዓሪድ ተቃርኖ ሊኖረው ይችላል። ምን ይላል ዘይድ ብን ሳቢት የግፊሩላሁ ሊራፊዕ ብን ኸዲጅ ራፊዕ ብን ኸዲጅን አላህ ይማረውና አላህ ይቅር ይበለውና አነ ወላሂ ነብይ ጌታ ይሆንብኝ አዕለሙ ቢልሐዲስ ምንሁ ስለዚህ ሐዲስን የተሻለ ከሱ አውቃለሁ አለ። እነማ አተሁ አይ ረሱላላህ ሰለላሁ ዐለይሂ ወሰለም ረጁላን ሁለት ሰዎች ነብዩ ጋር መጡ። ፈቀደ ተፈተላ በጣም ተደባድበው ነበር። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ኢንካነ ሀዳ ሸእንኩም ጉዳያችሁ እንደዛ ከሆነ ፈላ ትኩሩ አልሙዛር ሙዛርዓ የሚባል ነገር እንዳትሰሩ አሏቸው። ሰማችሁ አይደል? ሙዛርዓ ክልክል ነው አይደል? የሚያስመስሉ አሁን ያለው ነሃ አኒል ሙዛርዓት ነው አይደል? ነብዩ ሙዛርዓን አይደለም የከለከሉት። ታሪኩን ከኋላ እሱ ራፊ እብኑ ኸዲጅ መጀመሪያ የሰማው ጫፍ ላይ ያለችውን ዘገባ ነው። ነብዩ አለይሂ ሰላቱ ወሰላም እነዚህ ሁለት ሰዎች መጥተው ሲጨቃጨቁባቸው ፈላ ቱክሩ ሙዛርዓ አሉ። በቃ ሙዛራ የሚባል ነገር እንዳትሰሩ አሏቸው። የተከለከሉት እነማን ናቸው? እነዚህ ሰዎች ናቸው። እንደዚህ አይነት ጭቅጭቅ እናንተ መካከል የሚፈጠር ከሆነ አታድርጉ አሏቸው እንጂ እነሱን ነው እንጂ የከለከሏቸው። ሙዛራአማ ተፈቅዷል፣ ሙዛራአ ተፈቅዷል። ሰውየው ግን ከኋላ ያለው ሀሳብ ምን ምን ስላልሰማ እጫፍ ላይ ያለችዋን ብቻ ነው የሰማው። በዚህ እንደ ዘገባ ተደርጎ የተነገረ። ስለዚህ ከኋላ የሚጠቁመውና ይበቃል የሚለው ሐዲስ ሰሆ አውላ እሱ ተቀዳሚ ማለት ነው። ከዚህ ይሄንኛው ራሱ ሙሉ በሙሉ አይከለክልም። ታሪኩን ቆርጦ ነው ያመጣው እና ፈሰሚ አቀውለሁ ላትኩር ሙዛሪ ያለውን ብቻ ነው የሰማው። ረዋሁ አቡ ዳውድ ዩሪድ ዘይድ አነ አባራፊ ለመስመ አወለል ሐዲስ ስላልሰማ ነው። ከአድኸለ ቢልመቅሱድ ዝም ብሎ የራሱን አጅቦ ነው የተናገረው። ወቃለ ብን አባስ እነ ረሱላላህ ሰለላሁ ዐለይሂ ወሰለም ለሚንሃ አንሃ ሙዛርአን በጭራሽ ነብዩ አልከለከሉ አልከለከሉ ወላኪን ቃለ ሊየምና አሐዱኩም አርበሁ ኸይሩ ምን አየአክ ምን አየኹዘ ዐለይሃ ኸራጀን መዕሉመን ሙዛርዓ ከሚሰጥ ይልቅ አንዳችሁ ለወንድሙ ምን ቢሰጠው ስጦታ ይስጠው። ትርፍ መሬት ካለ ሙዛርዓ አንተ የጋራ ከምትለው ይልቅ ዝም ብለህ ስጠው። ይሄ ኸይር ነው ብለው ነው የተናገሩት እንጂ ጭራሽ ሙዛርዓን ነብዩ አልከለከሉም። ሙዛርዓን አልከለከሉም። ተግባባን። የመጀመሪያው ሐዲስ ምንድነው ብለናል? ይፈቅዳል አይደል? የመጀመሪያው ሐዲስ የትኛው ሐዲስ ነው የሚፈቅደው? የኸይበር አይደል? ነብዩ ተፈቅደዋል። እዚህ ደግሞ አይቻልም የሚል መጣ። ይሄ አይቻልም የሚለው ሐዲሱ ታሪኩ የተቆረጠ ነው የተቆረጠ ነው። አልገባችሁም? ነሃ ነብዩ ከለከሉ አኒል ሙዛርአ ከሙዛርአ የጋራን ከልክለዋል ሙዛርአን ከልክለዋል ይላል። ይሄ ሐዲስ ከኋላ ከሚፈቅደው ሐዲስ ጋር ይጋጫል። ነብዩ ሙሳራን ከልክለዋል። እብኑ አባስም አልከለከሉም እያሉ ነው። ዘይድ ብን ሳቢትም አልከለከሉም እያለ ነው። ስለዚህ እዚህ ቦታ ላይ ከልክለዋል የተባለው ምንድን ነው ከተባለ ለሁለት ሰዎች ነው የተከለከለው። ተጣልቶ የመጡ ሰው ካሁን በኋላ እንደዚህ አይነት እንዳትጠቀሙ አሏቸው። መጨቃጨቃችሁ ከሆነ ሌላ ሰው ጋር ሄደው ይጠቀሙ። እነዚህ ሁለት ሰዎች አልተስማሙ። ካልተስማሙ ይህንን ኪራይ እናንተ ካልተስማማችሁበት ተውት ነው እንጂ አሏቸው። ኪራይ የሚባል ነገር ክልክል ነው አይደለም ያሉት ነብዩ እሱ ግን እቺ ጻፏን ብቻ ሰምቶ ነውና ነው የዘገበው እያሉ ነው። አላህ ይዘንለትን። ዋን ኢብኑ አባስ ረዲየላሁ ተዓላ አንሁማ ሙአጀራ ይታወቀ ነው። ሙአጀራ ታውቃላችሁ? ሙአጀራ የትኛው አይነት ሙአጀራ ነው የሚፈቀደው? ሙአጀራ ቢዘሃቢ ወልፊዳ መሬትን በብርና በወርቅ ማከራየት ይቻላል። ይህም ከዚህ በላይ ያለውን ላንተ ረስ ከታች ያለውን ለኔ ረስ ማለት ግን እሺ ወአን ኢብኑ አባስ ረዲየላሁ ተዓላ አንሁ አነሁ ቃል እብኑ አባስ እንዲህ ይላሉ እህተጀመ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዋግምት ህክምና አስደረጉና ወአዕጠ ለዚ ለዚያ ሰጡ ሀጀመሁ የዋግምቱን መድኃኒት ላደረገላቸው ሰው አጅረ ደመወዙን ከፈሉ ወለው ካነ ሐራመን ሐራም ቢሆን ኖሮ የዋግምት ክፍያ ሐራም ቢሆን ኖሮ ለሚዕጢህ ባልሰጡት ነበር ባልሰጡት ነበር ግን አጅሩን ደመወዙን ከፍለውታል ረዋሁ አልቡኻሪ ሶቁል ቡኻሪ ዘግበውታል ግልጽ ነው። ዋግምት ታውቃላችሁ? ዋግምት ምንድን ነው? ምን የሆነ ዋግምት አታውቁም? ህክምና የሚደረገው እንዴት በብርጭቆ ታውቃለህ? እንዴት ነው የሚደረገው? ሲፈነከት ነው ምን ሰው ነው ሰውዬው እንደ ብርድ ነው አላውቅም። አይ ለአሪፍ አላውቅም። ስራት ይባላል ስለማላውቀው ወአዕጦ ለዚ ሐጀመሁ ያን ዋግምት ያደረገለትን ያደረገላቸውን ነብዩ ሰጡት፣ አጅረው ክፍያውን ሰጡት። ዋግምቱን ከተደረጉ በኋላ ማለት ነው። ምንድነው ለመንፈሳት የተበላሸ ደም እንትን ራስ ላይ ምናምን ላይ ነው መሰለኝ የተበላሸውን እንትን በብርጭቆ እንደዚህ ሲመዙት አንድ ላይ ይሰበሰባል መሰለኝ እንትን ነው አይደል? የተበላሸው ደም አንድ በቀንድ ነው። ከዛ ያንን ነው ወይ በመላጭ ያደርጉታል ወይንም ደግሞ ይመጡታል። ደግሞ ሲፈስ እዚህ ውስጥ ያለው ሰውየው ክንፍስ ነው የሚለው እዚህ ሲጠዘጥዘው የነበረው ነገር ይወጣለታል። ደግሞ ሲፈስ ያን ነው ሐጅ ሐጅም የሚባል እና احتجم رسول الله صلى الله عليه وسلم በቃ ኢን ኩንቱም ተዕለሙነሁ ፈአንቱም أعلم به ይገባል ችግር የለም እንደውም ራሱ ተወኩል ማለት الذين لا يسترقون ولا لا يرقون ولا يسترقون ولا يكتوون ነው የተወከሉን على الله ነው አይደል ተወኩል በአላህ ላይ ብቻ የሚያደርግ እንደውም እኮ ሚነት ተወኩል ይመደባል ብለዋል ምን ሰበብን ማድረስ የተወኩል አንድ አካል ነው ነው ያሉት እነ ኢማሙ አህመድ። ተወኩል ማለት ሆስፒታል እየሄድክ ነው። አንዳንድ ደግሞ ተዊል ማድረግ የለብንም ላ የርቁን ወላ ያስተርቁን ወላ የቅተውን ተብሏል። ሙሉን ሳያደርግ አንድ ሰው ያ ነው ተወኩል በአላህ ላይ ካደረገ ጥንካሬ ከሰጠው ጥያቄ ውስጥ ላለመግባት። አለበለዚያ ግን ዑለማዎች አይገባም ነው ያሉት። ሆስፒታል የሚሄድ ሰው አሞት ወባ ይዞት የሚሄድ ሰው ከሰባ ሺህ ውስጥ አይገባም አይባልም። እንደውም ሰበቡን ማድረስ አለበት። ሰበብ ሳያደርስ አንድ ሰው ተወኩል ቢያደርግ ጧዕን ፊዲን እዲኑ ላይ እንደውም ሌላ እርማት እየሰጠ ነው ብለዋል። ነብዩ አለይሂ ሰላቱ ወሰላም እህትጃም አድርገው ህክምና አድርገዋል፣ አስደርገዋል። ሩጣ አድርገዋል፣ አስደርገዋል። ስለዚህ አያወጣም ማለት ነው ከሰባት ይህን ነው ራጅህ አድርገው የያዙ ተገባኝ ወአጦ ለዚ ሐጀመሁ ዋግምቱን ህክምና ያደረገላቸውን ሰው ነብዩ አጅረው ክፍያውን ሰጡት። ወለው ካነ ሐራመን ሐራም ቢሆን ኖሮ ለም ባልሰጡት ነበር። ረዋሁ አልቡኻሪ ሼኹል ቡኻሪ ዘግበውታል። እና ይሄ ሐዲስ ከኋላ የሚመጣ ሐዲስ ስላለ ነው። አራፊ ኢብኑ ኸዲጅ ረዲየላሁ ተዓላ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ብለዋል። كسب الحجام كسب الحجام ዋግምት ህክምና የሚሰጥ ሰው የእሱ كسب ኡ خبيث በጣም ቆሻሻ ነው ብለዋል። ቆሻሻ ነው ብለዋል። ይሄ ቆሻሻ كسب ነው አሉ። رواه مسلم ሙስሊም ዘግቦታል። ቆሻሻ ነው ማለት ሐራምነትን ይጠቁማል ወይስ አይጠቁምም? ሁለቱን ሐዲሶች ነው የምናገናኘው። ከቢትነቱ ሐራምነቱን አይጠቁምም። ወለው ካነ ሐራምን ለማ አዕጣሁ ነቢ ሰለላሁ ዐለይሂ ወሰለም ሊልሐጂም الذي ሐጀመሁ ለሰጣቸው እንትን ላደረገላቸው ህክምና ላደረገላቸው ገንዘብ አይሰጡም ነበር። ግን ቆሻሻ ነው ማለት ጥሩ አይደለም። ሌላ ሻል ያለ ስራ ቢሰራ ነው የሚሻለው አንድ ሰው ለማለት ተባባናል እንጂ ቆሻሻ አይደለም። ወላ ተየመሙል ኸቢተ ሚንሁ ቱንፊቁን የሚል ቁርአን አለ። ለምሳሌ ረዲ አልማል መጥፎና የሆነ ረከስ ያለ ገንዘብ አትስጡ፣ ዘካ ስትሰጡ ጥሩ ምርት ከሆነው ስጡ ይላል። ጥሩ ከሆነው ምርት ምርት ነው እንጂ መስጠት ያለባችሁ ግርድ አለበት የሆነ ነገር አለበትም ትንሽ ምርቱ እንትኑ ጥራቱ ቀነስ ያደረገ እንዳትሰጡ ይላል። ያ ነገር ሐራም ነው ወይንም ደግሞ መመገቡ ክልክል ነው ምናምን ማለት አይደለም። ከቢስ ተብሎ አንዳንድ ጊዜ ይጠራል ዝም ብሎ ደስ አይልም ለማለት ደስ አይልም ማለት እንጂ ክልክል ነው ማለት አይደለም። ሐራምና ቢሆን ኖሮ ነብዩ መጀመሪያ ምን አይሰጡም ነበር? እንትን ላደረገላቸው ዋግምቱን ሕክምና ለሰጣቸው ሰው ደሞዝ አይሰጡትም ነበር። ክልክል ከሆነ ደመወዙ ለሱ መስጠቱ ክልክል ቢሆን ኖሮ ከስቡ ሐራም ቢሆን ኖሮ አይሰጡትም ነበር። መስጠታቸው ሐላልነቱን ይጠቁመናል። ይሄ ደግሞ ከስቡል ሐጃም የሐዲስ የሐጃም ከስብ በጣም ቆሻሻ ነው ማለታቸው ጥሩ አይደለም፣ አይመችም። ሌላ የተሻለ ስራ ለምን አይሰራም? እሺ ሐራም አይደለም። ጅምሁር አልዑለማእን በዚህ ላይ ነው ሐራም አይደለም በሚለው ላይ ነው። ጠንካራውም ደግሞ ሐራም አይደለም የሚለው ወሆ አቋ ደሊል ተባባል ስራ ይመናል ስራ ከሆነ ወላኪን ይሄ ትብብር ቢያደርግ በዚህኛው ላይ የተሻለ ነው እና ደግሞ ብዙ የሚሰራው ነገር አለ መጥፎ መጥፎም ነገር አለበትና በጣም ቆሻሻ የሚሆን ምን ያደርጋል ሰውየው በረመባን ራሱ እንትን አፍጦረል ሐጂሙ ወልመሕጁሙ ብለን ቀርተናል አይደል ጾም ውስጥ ዋግምት የሚደረግለትን ዋግምቱን ህክምና የሚሰጠውም አፈጠሩ የሚል ሐዲስ አይተናል አይደል ዋግምት የሚደረግለት ሰው ይደክምና ደም ስለሚፈሰው ይደክምና ወደ ማፍጠር ይሄዳል ብለው ተርጉሞታል ዑለማው። ዋግምቱን አድራጊው ሰው ደግሞ የሰውየውን እንትን ይመጠዋል፣ ደሙ ሊገባ ይችላል ወደ ውስጥ ደም መምጠጥ ማለት ነው። ይሄ በጣም አስጠያቂ ነው። በዚህ እንደዚህ አይነት ስራ እየሰሩ ከገንዘብ መቀበል ትንሽ እንትነት አለበት። ለዚህ ነው እንደ ቆሻሻ ነው ደስ አይልም አሉ እንጂ ሐራም ነው ማለት አይደለም። ሰውየው ቢሰራ ችግር የለም። ሌላ ስራ ከጠፋ ሐራም አይሆንበትም፣ ግን ቆሻሻ ነው። ስራ ሁሉ አይነስ ህክምና ከዚህ ጋር አያያዝም። ሌላ ህክምና ተግባባ وعن ابي هريره رضي الله تعالى عنه قال አሁን ሰዓት ደግሞ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم እንትኖች እኮ አካባቢ ያሉ ይሄ የእንትን መጀመሪያ ደረጃ ህክምና ነው አይደል የሚባለው እዚሁ ሰፈር ላይ የሚሰጠው ማለት ነው። በዛ ደሞዝ ይቀበላል እንዴ? እንደዛ አይነት ሰው ሲፈነከት መጀመሪያ የሆነ የሚያጥሙት ምን የሚያደርጉት የሚፈሱት ምን ነገር አለ ከዚህ ከዋናው ከእንትኑ ውጭ ማለት ነው። እነዛ እነዛ ባይቀበሉ عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم قال الله عز وجل الله من ይላል ثلاثه ሶስት አካላትን አነ خصمهم እኔ ራሴ እከራከራቸዋለሁ ብሏል። የውመል ቂያማ የቂያማ ቀን ራሴ እከራከራቸዋለሁ ማንም ጣልቃ ሳይገባ ብሏል። ራሱ የተበደሉት ሰዎች ሳይገቡ እኔ ራሴ እገባበታለሁ። ማን ነው? ሶስቱንም አላህ የሚከራከራቸው ለብቻ እነማን ናቸው? አንደኛ ረጁሉን አዕጣ ቢ በእኔ ቃል ኪዳን ገብቶ ثم ገደረ ቃሉን የበላ ያንን እኔ ነኝ የምከራከረው ብሏል። ቃል ኪዳን ስንገባ እጅግ በጣም በጣም ትልቅ ነገር ነው። እንደ ቀላል ነገር ማየት የለብንም። ቃል ኪዳን የሚባለው ነገር እነል አህደ ካነ መስኡላ ይላል አላህ ሌላ ቁርአን አያ ቃል ኪዳን ራሱ የመልቀማ ይጠየቃል። ቃል ኪዳንን አሟልተዋል ተብለ ሰውየው ብቻ ይጠየቃል አይደለም። ቃል ገብተህ ከሆነ ቃልህ ላይ መጽናት አንተ ራስ ብቻ አይደለም የምትጠየቀው፣ ቃል ኪዳን ራሱ ይጠየቃል። ምንድን ነው አሟልተዋል? እነከሌ እንዴት ነው ሰርተውሃል ተብሎ ይጠየቃል። አንድ አለ። ሁለተኛ አላህ ራሱ እከራከረዋለሁ እያለ ነው። رجل أعطى بي በኔ ቃል ገብቶ ثم غدر ያታለለ ከሆነ አንደኛ በኔ ቃል ኪዳን ገብቶ ወአሃደ ወአዕጦል አማነ ቢስሚ ወቢሸርዒ ምን ዲኒ ወይንም ደግሞ ቃል ኪዳን ገባ ማለት አንድ ሰው ከሌላ ሰው ጋር ቃል ኪዳን ገባ አንድ ወይንም ደግሞ አንድ ሰው ካፊርን ችግር የለም ማንም አይነካም አይዞ ብሎ እስቲማን ሰጥቶ ከዛ ካስገባ በኋላ እንትን አለው አደጋ ደረሰበት። ይሄም ማለት ነው ይሄም ማለት ነው ረጁሉን አዕጣ بي በእኔ ስም ቃል ገብቶ ثم غدر ከዛ ቃሉን የበላ እኔ ራስ ይከራከረዋል ሁለተኛ እያለ ነው አላህ ورجل باع حرا ጨዋን ባሪያ ነው ብሎ ሽጦ فأكل ثمنه ዋጋውን የበላ ይህንንም እኔ እከራከረዋለሁ። እንደዚህ ያደርጋል እኮ ጨዋን እየወሰዱ ባሪያ ነው ብለው ይሸጡታል። መንገድ ላይ እያፈኑ የድሮ ሽፍቶች ማለት ነው። ድሮዎቹ የዛን ጊዜ ባሪያ በሚሸጥበትና ባሪያ እንደ እንስሳ ገበያ ላይ በሚውልበት ጊዜ ምን ያደርጋሉ? በመንገድ ላይ የጠብቁና የተወሰኑትን ሰዎች እንግዶች፣ የሩቅ ሀገር ሰዎች ከሆኑ ያፍኑ ይዙና አስተሳስረው ገበያ ውሏቸዋል ባሪያ ነው ብለው እነ ሰልማን ፋሪሲ ባሪያ ተብሎ ተሽጧል አይደል? ባሪያ ሆኖ አይደለም የመጣው። ድንገት መንገድ ላይ አግኝተውት ነው። እነ ሱሀይብ ሩሚ ተስንተን ተማርኮ ሮም ሄዶ ከሮም እንደገና ይዘው አምጥተው ሸጠውታል ባሪያችን ብለው ማርከው ወስደው ነው እነሱም ባሪያ ያሉ። ሰልማን ፋሪስን በባርነት መዲና ተሸጠ፣ ግን በባርነት አይደለም መንገድ ላይ ባሪያ ብለው ነው ያሉ። ድንገት አውቀው እንደዚህ ይደረጋል። አሁንም የሚያደርጉት አንዳንድ ነገር አለ። የአፍሪካ ህጻናትን እና ምን ይወስዷቸዋል እኮ በባህር ላይ የተለያየ ነገር በጣም እስካሁን ድረስ ነው ጭስ የሚሰሩት። ወረጁሉን ባአ ሁረን ሰዋ የሸጦ ፈአከለ ተመነ ዋጋውን የበላ እኔ ይህን ሰው እከራከረዋለሁ ብሏል። ወረጁሉን ሶስተኛው ደግሞ እስተእጀረ አጂረን ክራተኛን ወይንም ደግሞ ባለ እንትን ደመወዝተኛን ቀጥሮ ፈተው ሳሚን ከሱ ከተጠቀመ በኋላ ወለም ይዕጢህ አጅረው ደመወዙን ያልሰጠ ይህንንም እኔ እከራከረዋለሁ ነው ያለው። የውመል ቂያማ አላህ ረቢ በጣም አስፈሪ ቃል ነው። አስፈሪ አባባል አነ ኸትሙሁ የውመል ቂያማ እኔ ራሴ ይከራከረዋለሁ። በቃ ጠበቃው እሱ ነው ማለት ነው አላህ የውመል ቂያማ። ደግሞ ማን ነው ራሱ ነው ክፍያውን ምንትን የሚለው ለምን ታደርጋለህ የሚለው እሱ ነው። አላህ ፊት ቀርቦ አላህ የሚከራከረው ከሆነ አንቺ በጣም ያስፈራል። በጣም رواه مسلم كما تنكك አለበት وعن ابن عباس رضي الله تعالى عنهما أن رسول الله صلى الله عليه وسلم قال يا الله ملاكتنيا እንዲህ ብለዋል እነ አሐቀ ማአኸዝቱም ከያዛችሁት ሁሉ ለእናንተ የሚገባው አለይህ አጅረን ደመወዝ ከምትቀበሉበት ነገር ሁሉ በጣም ደሞዝ የሚገባው ኪታቡላህ ቁርአን ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አንድ ሰው ቁርአን አጥፎ ደመወዝ ቢከፈለው ማሻአላህ ጥሩ ነው። የአላህን ቃል አስተላልፎ ጥሩ ነገር ተቀብሏል፣ ሐላል ነው። ሁለት ነገር ነው የሰራው። አንደኛ ቁርአን እንድንሰራፋ እንድረጭ አድርጓል። ለሰው ልጅ ሰውየው ቁርአን እንዲቀራ አድርጓል። ሁለተኛ ደግሞ እሱም ተጠቅሟል። ይሄ ማለት ነው። ሌላ ቦታ አጅር መቀበል አይቻልም ምናምን ነገር ነበር አይደል? ሰዎች የስራ ሙያ የሙያ ዘርፍ አድርገው እንዳይዙት ነው። በቃ ቁርአን ታቀራኛለህ፣ ብር ከከፈልከኝ አቀራለሁ፣ አለበለዚያ አላቀራም። እንደዚህ አይነት እንዳይሆን እንዳይሆን ነው ክልክል የሚሆን እንጂ አለበለዚያ ምን አለ መሰላችሁ አሁን ዑለማዎችና የተለያዩ እንትኖች ዳዒዎች ምን ይቀበላሉ? ደሞዝ ይከፈላቸውና ዳዕዋ ያደርጋሉ። ሙአዚን አዛን ያደርጋል። ደሞዝ ተከፍሎ ቁርአን የሚያቀራ ቁርአን ያቀራ ደሞዝ ተከፍሎ። እነዚህ ሰዎች ይህን ክፍያ ባያገኙ ምን ያደርጋሉ? ንግድ ሊገቡ ነው። የሚያቀራ ማንም አይኖርም። አሁን እኮ አንድ ሰው ላስጠኝ ምን አልዓጀብ በጣም የሚገርም ነገር፣ አንድ ሀብታም ቤት ይገባና አንድ ሰው የሚከፈለው በህፃናቶች የተወሰነ ነገር ይከፈለዋል። አንድ ልጅ ማለት ነው። ወላኪን ላስጠኝ የሚከፈልና ለቁርአን የሚከፈል እኩል ነው አይደለም። በጣም ይለያያል። በጣም ይለያያል። በጣም ይለያያል። እና ቢከፈል በቁርአን በሐዲስ በተለያየ ነገር ላይ ሰዎች ቢቀበሉ ደሞዝ ችግር የለው ችግር የለው እና አሐቅ ማአኸዝቱም ዐለይህ አጅረን አጅር ከምትቀበሉበት ደሞዝ ከምትቀበሉበት ነገር ሁሉ እጅግ ተገቢው ኪታቡላህ አላህ ቁርአን ነው ተብሏል። የሚከለክል ካለ እዚህ ጋር ሙዓሪድ የሚሆን ምንድነው የምናደርገው? ጀምዕ ነው የሚደረገው። ምን ከሆነ ነው ክልክል የሚሆንበት ሰውዬ የስራ ዋና ዘርፍ አድርጎ በቃ ከንግድ ስላላዋጣኝ እንደዚህ ባደርግ ይሻለኛል፣ ቁርአን እያቀራሁ ወይንም ደግሞ ኪታብ እያቀራሁ ወይንም ደዕዋ እያደረግኩ ብር ብሰበስብ ይሻለኛል ማለት የለበትም። የሙያ እንትን አድርጎት ሳይሆን ዋናው ቋሚ ውስጣዊ ኢኽላስና ንያው ሲነሳ ለአላህ ብሎ ይነሳ። ለአላህ ብሎ እያቀራ ለአላህ ብሎ የሆነ ነገር እየሰራ ለአላህ ብሎ አዛን እያደረገ ለአላህ ብሎ ኢማም ሆኖ እየሰራ ከኋላ ግን ስራ ይህንን ስራ ትቶት ቢሄድ ክፍተት የሚፈጠር እንዳይፈጠርባቸው ደመወዙን የሚተዳደርበትን ቢሰጡት ችግር የለም። እሱ ክልክል አይሆንበትም፣ ክልክል አይሆንበትም። ኢማሞች ይከፈላቸዋል፣ ይከፈላቸዋል። ኢማሞች ከላይ ከመካ ጀምሮ እስከ እስከ አርባ ምንጭ ነው። እስከዚህ አይደለም፣ እስከዚህ አይደለም። ይከፈላል ሁሉ ይላል። ከላይ ያለ ዑለማ ሁሉ ዶክተሮችን ይቀበላሉ። ሁሉም የራሱ አለ። ለምን ይህንን ነገር ክተት አንደኛ ቁጭ ብለው እያስተማሩ ነው። ኡማን እያስተማሩ ለኡማው ዳዕዋ እያደረጉ አገር ለአገር እየዞሩ ነው ያሉት። ወይንም ሙአዚኑ ቁጭ ብሎ ሶላት እየጠበቀ ነው። እነዚህ ሰዎች ደሞዝ ባይኖራቸው የት ይሄዳሉ? መተዳደሪያ ያስፈልጋቸዋል፣ ኑሮ ያስፈልጋቸዋል። ለኑሯቸው ሁሉም ገበያ ውስጥ የሚገባ ከሆነ መስጊዱ ራቁቱን ቀረ፣ ዳዕዋ የሚያደርግም ጠፋ። ለዚህም ነው ኡማው ሀታ ራሱ እኛ የሆነ አላህ ብሎ ወደ ሀብታምነት ደረጃ ብንመጣ ምን ማድረግ አለብን? ለነዚህ ሰዎች በጣም ከፍተኛ ጥንቃቄ ማድረግ አለብን ለዳዒዎችና ለዑለማዎች ሰማችኝ አይደል ምን መስሚያ የላችሁ አላችሁ ወለው ሁለት ወር በጣም ኸይር ማለት ነው በጣም ኸይር ማለት እነሱ ላይ ትኩረት ማድረግ ነው በጣም ትኩረት ማድረግ ኢንሻአላህ እና ወአን ኢብኑ አባስ ረዲየላሁ ተዓላ አንሁማ ከብኑ አባስ ምን ጀለብ ያለው ይዛል ምን ሀያ ሺህ ሰላሳ ሺህ ምናምን አምስት ሺህ ስድስት ሺህ ማለት ነው። በረመዳን ኢንጂነር ሆነዋል ማለት ነው። ኧረ ክልክል ኧረ በጣም ክልክል ነው። ሱብሃንአላህ ስራ አይደረግም። ካለ ክፍያ አንድ ነገር እኮ ካለ ክፍያ አላደርግም አይባልም። ባይሆን ከኋላ ሰዎች መኖር አለባቸው። እንደዚህ እንደዚህ ቢደረግልኝ ምናምን ነገር ብሎ አስተያየት የሆነ ነገር እንጂ አለበለዚያ እንደዚህ ካልሆነ እዛ አላሰግድም፣ ትንሽ ጠቀማን ለብር እሄዳለሁ። ይሄ ሰውዬ እኮ ሶላት አይደል ሲሰግድ እሺ ያስፈራል። አላህ አክበር ብሎ ቁርአኑን ሐፊዝ ቁርአኑን ሲቀራ ሊመን ቀራአሁ ማለት ያለው የመስጊድ ኮሚቴዎች እንዲሰሙ ተረበ በጣም ይከብዳል። ወላሂ ኧረ አይበላ ይቅር እ ኧረ እንደዚህማ وعن ابن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم اعطوا الاجير የቀጠራችሁትን እና የቀጠራችሁትን ደመወዝተኛ አጅረሁ ደመወዙን ክፈሉት ቀብለ አየጅፍታ አረቁ ላቡ ከመድረቁ በፊት ብለዋል ነብዩ አለይሂ ሰላቱ ወሰላም። አለበለዛ ይህ ሰው ቢቆጣና የሆነ ነገር ቢመጣ መዝሎም ነው የሚሆነው፣ አደጋ ነው። አንዳንድ ሰዎች ነገ እሰጥሃለሁ፣ ከነገ ወዲያ እሰጥሃለሁ፣ ሳምንት እሰጥሃለሁ፣ ምን ጥቂት ያደርጉታል። በጣም ያስተካያሉ። በዛን ሰዓት ወደ አላህ ካለቀሰ በቃ ታሪክ ሰማይ ሰንጥቆ ነው የሚገባው እርግባቱ። ለምን አታ ራሱ ይሄ ሰው እስቲ የሆነ ነገር ቢደርስ አና ፈጽሙ የውመል ካላቸው ሰዎች አንዱ እሱ ነው። ደሞዙን ፈስተውፋ ሊንሁ ሰውየውን ከተጠቀመበትና ስራ ካሰራው በኋላ ወለም ይዕጢህ አጅረ ደመወዙን ካልሰጠው አደጋ ሀታ አሰጣጡ ራሱ ዛሬ ነገ ብሎ አይደለም የሚሰጠው አዕጡል አጂረ የቀጠራችሁትን ሰው ስጡት ኪራይተኛውን አጅረሁ ደመወዙን ስጡት ደመወዝተኛ ቀብለ አየጀፈ ከመድረቁ በፊት አረቁ ላቡ ከመድረቁ በፊት ስጡት ቶሎ ፈጠን በል እስላም ሀከዛ ያ እንደዚህ ነው እስላም ይላል ሰዎች መሰቃየት የለባቸው ረዋሁ ኢብኑ ማጃህ وفي الباب عن ابي هريره رضي الله تعالى عنه عن ابي يعلى والبيهقي وجابر عند الطبراني وكلها ضعاف حديثه كلهم ضعيف وسنته ولكن معناه صحيح معناه سهل من يؤيد بعضه بعضا لانه حديث ጠንካራ ነው እነዚህኞቹ ዋስትና ቢኖርባቸው ይህን ባብ ይህን ወኪል ባብ ማለት ይህንን ርዕስ የተመለከተ አን ሁረይራ ተዘግቧል እንደ አቢ ያዕላ በይሐቅይ ዘንድ ወጃቢር ከጃቢር ተይዞ ተዘግቧል እንደ ጠበራኒ ወኩሉሃ ቢዓ ሁሉም ضعيفዎች ናቸው ወኪል ባብ ላይ የቀራ ነው ግን ሰሄ ነው وعن ابي سعيد الخدري رضي الله تعالى عنه ان النبي صلى الله عليه وسلم قال ይላሉ من يستأجر أجيرا من يستأجر من يستأجر የቀጠረ አጂረን ቅጥረኛን የቀጠረ ሰው ፈሊቲመ ለሁ ኡጅረተሁ አጅሩን አሟልቶ ይስጠው እየቀነሰ እየቆራረጠ እንዳይሰጠው አሟልቶ ይስጠው እ ምንድን ነው የሚለው ፈሊሰሜ ነው የሚለው የነፍሳቴን እ አይ ተው ንስፋ ነው وفي نسخة سبل السلام على مطبوعة بمطبعة مصطفى محمد صاحب المكتبة التجارية بمصر فليسمى የሚላል ሀታ ሚጥራው የህትመት ድርጅቱ የሙስጠፋ መሐመድ ሳሂብ المكتبة التجارية መክተበተ ትጃርያ የሚባል ህትመት ቦታ ላይ የታተሙ ኪታቦች እናንተን ነው فليسمى من التسمية أي فليعينها لئلا تكون مجهولة فتؤدي إلى النزاع والخصام فليسمي የሚል አለ አለ ጦባ አንዳንድ ኪታቦች ፈሊቲመ ለሁ ኡጅረተሁ አጅሩን ይሙላለት ሙሉ በሙሉ ይስጣ ይቆራጥበት ማለት ነው። ፈልዩሰሚ ለሁ ኡጅረተሁ አጅሩን ይጥራለት ይህን ያክል ይበልና መጠኑን ይንገረው። መጀመሪያ ስራውን ከመጀመሩ በፊት ለምን ሰዎች የኔ አይነት የኔ ቢጤዎች የሚሰሩት ሰዓት በቀን 30 ብር እየሰሩ ለምንድን ነው 20 ብር የምትሰጠኝ ብሎ ጭቅጭቅ ሊነሳ ይችላል። ያንን ትርክ እንዳይመጣ መጀመሪያ ላይ በምን መስማማት አለበት? ፈሊሰሚ ለሁ መጠኑን ይንገረው ኡጅረተሁ የክፍያውን የደመወዙን መጠን ከመግባቱ በፊትና ስራ ከመጀመሩ በፊት ይንገረው ማለት ነው። በዚህኛው ዘገባ ፈሊሰኒ ገብታችኋል። ፈሊሰኒ ፈሊሲኒ ፈሊሲኒ ማለት ሙሉ በሙሉ ደመወዙን ይስጠው። ፈሊሰኒ ለሁ መጠኑን ይንገረው ማለት ነው። አባሳይነ ነው Eh? ምን አጦ የሚለው አጦ የሚለው አን ኢብኑ ዑመር ነው። አብደላህ ብን ዑመር ነው አጦ የሚለው። እብኑ አባስ እንትን ነው አሐቁ ማአኸዝቱም አለይ አጅርን ኪታቡላህ የሚለው ከእብኑ አባስ ነው። እብኑ አባስን አልኳችሁ ይሄንን አጡል አጅሩ አጅሩሁ ቀብላ እየድፋ አረኩ እብኑ አባስን አልኳችሁ እንደዛ ከሆነ አይደለም አብደላህ ብን ዑመር ነው ረይንን ጽፍ ላይ አብደላህ ብን ዑመር ነው የሚለው የአጋጣሚ የብኑ አባስ ላይኛው ሐዲስ ነው አሐቁ ማአኸቱም አለይ አጅረን ደሞዝ ከወሰዳችሁበት ከምትቀበሉበት ከምትቀበሉለት ስራ ሁሉ ትልቁ ስራ ኪታቡላህ እሱ ነው ይላል የብኑ አባስ ዘገባ ነው የአብደላህ ብን ዑመር ደግሞ አጡል አጂር አጅረው ቀብለ አየ ጅፍታ አረ ይሄ አብደላህ ብን ዑመር ايش رواه عبد الرزاق وفيه انقطاع ووصله البيهقي من طريق ابي حنيفه باب احياء المواد باب